ይህ የፍትህ ሬዲዮ አምስተኛ ስርጭት ፕሮግራማችን ነው። ፍትህ የናፈቃችሁ ውድ የኢትዮጵያ ሙስሊሞች እንደምን ሰነበታችሁ? መብት ስትጠይቁ አሸባሪ ተብላችሁ ለስር የተዳረጋችሁ ውድ ወንድሞቻችንና እህቶቻችን ጽናቱንና ብርታቱን አላህ እንዲሰጣችሁ እንለምናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ የምናቀርብላችሁ የታህሳስ 13 2005 ሳምንታዊ ዜናዎችንና ለእናንተ ያዘጋጀንላችሁን ፕሮግራሞች ነው። አሁን ወደ ሳምንታዊ ዜና እንሸጋግራለን። ዜናዎቹን የሚያሰማን መሐመድ አሚን ነው። እስከ ፕሮግራማችን መጨረሻ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን ሳምንታዊውን የፍትህ ሬዲዮ ዜና እናሰማለን። በቅድሚያም ርዕሶቹን ትላንት ጁማ ከአዲስ አበባ ውጪ ባሉ ከተሞች በሚገኙ መስጂዶች ተቃውሞ ተደረገ። ባለፈው ሳምንት ቅዳሜ ቦሌ አካባቢ በሚገኘው የሚኒስትሮች መሰብሰቢያ አዳራሽ የስድስቱ ሃይማኖቶች ተወካዮች የኢሃድግና ድርጅት ተወካዮችና ሌሎች የጸጥታ ኃላፊዎች በተገኙበት ስለ አክራሪነቱ ውይይት በስብሰባው የተካፈሉት የአንዋር መስጂድ ኢማም ሻጣሃ ሃሩን የታሰሩት ኮሚቴዎች ሙስሊም አይደሉም ሲሉ ተናገሩ። ባሳለፍነው ሰኞ ታህሳስ 8 ቀን 2005 የተሰየመው ፌዴራሉ ከፍተኛ ፍርድ ቤት በሙስሊሙ መፍትሄ አፈላላጊ ኮሚቴዎችና ሌሎች ወንድሞች ላይ በአቃቢ ህግ የተከሰሱበት ክስን እንዲከላከሉ ብይን ሰጠ። መንግስት በወቅታዊ የሙስሊሙ ጉዳይ ላይ ለማወያየት በውጭ የሚገኙ አምባሳደሮችንና ቆንስላ ተወካዮችን ጠራ የሚሉት ለዛሬ የመረጥናቸው ዜናዎች ናቸው። አሁን ወደ ዝርዝሩ ትላንት ጁማ ከአዲስ አበባ ውጪ በሚገኙ ከተሞች ከባድ ሰላማዊ ተቃውሞዎች ተደረጉ። በተለይ ተቃውሞ ከተደረጉባቸው ከተሞች አንዷ በሆነችው በደሴ ሸዋበር መስጂድ በተደረገው ተቃውሞ ተቃዋሚዎቹ የፍትህ ያለ ሲሉ ጠይቀዋል። የጁማ ሶላት ከተጠናቀቀ በኋላ በከፍተኛ ቁጣ በተክቢራ የተጀመረው ተቃውሞ ኮሚቴዎቻችን ይፈቱ፣ በሀገራችን ሰላም አጣን፣ ፍትህን አፈቀን መንግስት የለም ወይ፣ ምርጫው ህገወጥ ነው፣ መሀይም አይመራንም የሚሉ መፈክሮች ተስተጋብተዋል። በምስራቋ የሐረር ከተማ በኢማን መስጊድ፣ በኦሮሚያ ክልል መቱ ከተማ በነጃሺ መስጊድና በደቡብ ክልል በመትገኛው ልቂጤ ከተማ አራቢያ መስጊድ ታላላቅ ተቃውሞዎች ተደርገውለዋል። በተቃውሞው ላይ ተገኝቶ የነበረው የፍትህ ሬዲዮ ዘጋቢ በቦታው ተገኝቶ አንዳንድ ሰዎች እንዳነጋገረው መንግስት የህዝበ ሙስሊሙን ጥያቄ ካለመመለሱን በተጨማሪ እስልምናን ከሀገሪቱ ለማጥፋት ቆርጦ እንደተነሳ እየታዩ ያሉ ነገሮች ይጠቁማሉ ሲሉ ተናግረዋል። አንድ ሌላ አስተያየት የሰጡ ግለሰብ እንደተናገሩት ሃይማኖት የለሾቹ የመንግስት ባለስልጣናት ለክርስቲያኑም ሆነ ለሙስሊሙ እንደማይበጁ ጠቅሰው ሁሉም ዜጎች የመንግስትን ድርጊት እንዲያወግዙና እንዲታገሉ ጠይቀዋል። ኃላፊነት በማይሰማቸው ተራ ፖለቲከኞች ትዕዛዝ መሰረት በህግ ጥላ ስር ባሉ ሙስሊም እስረኞች ላይ እያደረሱት ያለው የማፊያ ስራ እጅግ እንዳስቆጣቸው ፍትህ ሬዲዮ ሪፖርተር ያነጋገራቸው ተቃዋሚዎች ተናግረዋል። ኢትዮጵያ ሙስሊሞች የመብት ጥያቄ ማንሳት ከጀመሩ አንድ ዓመት ቢሞላቸውም መንግስትን ጨምሮ የሚመለከታቸው አካላት ለህዝቡ ምላሽ ከመስጠት ይልቅ አፈናውንና ጭቆናውን አባብሰው መቀጠላቸው ይታወቃል። ባለፈው ሳምንት ቅዳሜ ቦሌ አካባቢ በሚገኘው የሚኒስተሮች መሰብሰቢያ አዳራሽ የስድስቱ ሃይማኖቶች ተወካዮች የኢሃድግ እናት ድርጅት ተወካዮችና ሌሎች የጸጥታ ኃላፊዎች በተገኙበት ስላካሪነቱ እየተካሄደ በስብሰባው የተካፈሉት የአንዋር መስጂድ ኢማም ሸቅሃ ሀሩን የታሰሩት ኮሚቴዎች ሙስሊም አይደሉም ሲሉ ተናገሩ። በስብሰባው ላይ የፌዴራል ጉዳዮች ሚኒስትር ዶክተር ሽፈራው ተክለማርያምና የአዲስ አበባ ከተማ ፍትህ ቢሮ ኃላፊ አቶ ጸጋዬ ኃይለማርያምን ጨምሮ ከፍተኛ የመንግስት ኃላፊዎች ተገኝተዋል። ምንጮቹ እንደጠቆሙት በዚህ ቀኑን ሙሉ በዝግ በዋለው ስብሰባ መንግስት ግራ የተጋባባትና ያፈረበት እንደሆነ ገልጸዋል። በስብሰባው መንግስት የኔናቸው ናቸው ብሎ ያስመረጣቸው ሁሉ የተገኙ ሲሆን በእለቱ ከተሰብሳቢዎቹ ውጭም ወደ አዳራሹ ማንም ዝር እንዳይል ከባድ ጥበቃ ተደርጓል። በስብሰባው ላይ የሙስሊሙ መፍትሄ አፈላላጊ ኮሚቴዎች ጉዳይና የጁማው ተቃውሞ ተነስቶ ከሶስት ያልበለጡ አህባሾች ብቻ ጉዳዩን ከመንግስት ጎን በመቆም የደገፉ ሲሆን ሌሎቹ ግን አው ኮሚቴዎቹ ጥፋት አጥፍተዋል መንግስት ግን ይቅር ብሎ ይፍታቸው አይነት አስተያየት በመስጠታቸው አቶ ጸጋይና ዶክተር ሽፈራው ተሰብሳቢዎቹን በግልጽ እንደተሳደቡ በስብሰባው የነበሩ ሰዎች ለፍትህ ሬዲዮ ገልጸዋል። ከጥቂት የሀባሻ አቀንቃኞች በስተቀር አብዛኞቹ አስተያየት የሰጡ ተሰብሳቢዎች ኮሚቴዎቹ ጥፋተኞች ሆነው ሊሆን ይችላል ግን መንግስት ቻይ መሆን ስላለበት ቢፈቱ ጥሩ ነው፣ ሰላምም ሊወርድ ይችላል ብለው አስተያየት ሲሰጡ ዶክተር ሽፈራው ለካኛ መስላችሁ ወሬ ለማቀበል ነው የተሰባሰባችሁት። እንዴት እግራችሁን ሁለት ቦታ ታሳርፋላችሁ? ወይ ከኛ ሁኑ ወይ ከነሱ ሁኑ ሲሉ በብስጭት ተናግረዋል። በዚህም ጊዜ ሸጣሃ ተነስቶ እንዴት እነዚህ ወረበሎችና ዱርዮች ይፈቱ ትላላችሁ? አንዋር መስጂድን እያስረበሹና እያሸበሩ ነው ይፈቱ የምትሉት? እነሱ እኮ ሙስሊም አይደሉም ሲሉ ያልተጠበቀ አስተያየት ሲሰጡ በስብሰባው የነበሩት ሁሉ ሲያጉረመርሙ አቶ ሽፈራው ተናደው ጸጥታ ይከበር እናንተ ስትናገሩ ማንም አላስቆማችሁም ሲሉ ተሰብሳቢዎቹ ላይ አንቧርቀዋል። የመንግስት ከፍተኛ ሰዎች አሁንም መጅልሱ ውስጥ የገቡ ሰዎች መንግስት እምነት ሊጥልባቸው የማይገቡ ናቸው፣ ዝም ብለን ነው ከነዚህ ጋር ጊዜያችንን የምናባክነው ሲሉ ተንሾካሽከዋል። የፍትህ ሬዲዮ ባልደረባ ከዚህ ስብሰባ ምን ልንረዳ እንችላለን ብሎ ለአንድ በስብሰባው ለነበሩ ሰው ላቀረበው ጥያቄ ምላሽ ሲሰጡ አልহামዱሊላህ መንግስት እየከሰረ ይመስለኛል ዱዓችንን አላህ እየሰማን ነው የማን ማንነት እየተጋለጠ ነው መንግስት የኔ ብሎ ባላቸው ሰዎች ሳይቀር አቋሙን እየተቹበት ነው ሲሉ ሐሳባቸውን ሰጥተዋል በተያያዘም መስጂዶችና መድረሳዎች ለመጅልሱ እንዲረከቡ የተያዘው ቀጠሮ ለስድስት ወር መራዘሙን አቶ ጸጋይ ኃይለማርያም አስታውቀዋል። አቶ ጸጋይ ኃይለማርያም እንዳሉት አሁን ላይ ትንሽ ረገብ ብሎ የነበረው ተቃውሞ እንደገና በማገርሸቱ በዚህ ጊዜ መስጊዶችን ከህዝቡ እየወሰዱ ለመجلسው እንዲረከቡ መባሉ ሌላ ሁከት መፍጠር ስለሆነ ለስድስት ወር ይራዘም ሲሉ በስብሰባው ላይ ተናግረዋል። በተጨማሪም ከተሰብሳቢዎቹ ጥቂቶች ናቸው ቢባልም መስጊዱን ሞልተው አስፋልቱንም ተቆጣጥረውታልና ጥቂቶች ሲባሉ ትዝብት ውስጥ እያስገቡን ነው ተብሎ ለተጠየቀው እኛ ጥቂቶች ያልነው መሪዎቹን እንጂ ህዝቡን አይደለም ሲሉ አስቂኝ መልስ ሰጥተዋል። ባሳለፍነው ሰኞ ታህሳስ 8 ቀን 2005 የተሰየመው ፌዴራሉ ከፍተኛ ፍርድ ቤት በሙስሊሙ መፍትሄ አፈላላጊ ኮሚቴዎችና ሌሎች ወንድሞች ላይ በአቃቤ ህግ የተከሰሱበት ክስን እንዲከላከሉ ብይን ሰጠ። የተከሳሽ ጠበቆችም ያቀረቡትን አብዛኛው መቃወሚያዎችን ውድቅ አድርጓል። የኮሚቴው ጠበቆች ኮሚቴዎቹ የተከበሩ ዜጎች እንደሆኑና ሃይማኖታዊ የመብት ጥያቄ ከመጠየቅ ውጪ አቃቤ ህግ የመሰረተው አይነት ሐሰተኛ ክስ እንዳልፈጸሙ ከህግ አንጻር መቃወሚያ ሐሳባቸውን ከማቅረባቸውም በላይ የሀገሪቱንና ሀገሪቱ የፈረመቻቸውን ዓለም አቀፍ ድንጋጌዎች በመጥቀስ ይህ ፍርድ ቤት ይህን ጉዳይ የማየት ስልጣን የለውም ሲሉ መጠየቃቸው ይታወቃል። በተጨማሪም ክሱ ይታይ ቢባል እንኳን አቃቤ ህግ ባቀረበው መልኩ ከህግ ውጪ ተደራራቢ ክሶች እንደከሰሰና ይህን በአንዱ ባይሳካ በሌላው ለማስፈረድ የታለመ መሰረታዊ የህግ አካሄዶችንም የጣሰ ነው ሲሉ ከህግ አንጻር መቃወሚያቸውን ለፍርድ ቤቱ አቅርበው የነበረ ቢሆንም ፍርድ ቤቱ ሰኞ ዕለት በዋለው ችሎት የተከሳሽ ጠበቆችን አብዛኛውን መቃወሚያዎች ውድቅ በማድረግ ኮሚቴዎቻችን እንዲከላከሉ ብይን ሰጥቷል። ሆኖም ግን አቃቢ ህግ ካቀረባቸው ክሶች መካከል በኮሚቴዎቻችን ላይ አቃቢ ህጉ ያቀረበባቸው እስላማዊ መንግስት ሊመሰርቱ ሞክረዋል የሚለውና ህገ መንግስቱን በኃይል ለመናድ ሞክረዋል ብሎ ያቀረበው ክስ ፍርድ ቤቱ ውድቅ አድርጎታል። ተከሳሾቹ በጸረ ሽብር አዋጁ አንቀጽ 3 በቀጥታ የሽብር ተግባር መፈጸም ብቻ ክሱ እንዲቀጥል ፍርድ ቤቱ አዟል። በመጨረሻም የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ተጠርጣሪዎቹ በቀረበባቸው ክስ ላይ የእምነት ክህደት ቃላቸውን እንዲሰጡ ተጠይቀው በሙሉ ጥፋተኛ አይደለንም፣ ወንጀለኛ አይደለንም፣ እንደውም ወንጀል ተፈጽሞብናል ብለው በመከራከራቸው ከፊታችን ጥር 14 ቀን 2005 ጀምሮ የአቃቤ ህግ 197 የሚደርሱ ምስክሮች መስማት እንደሚጀምሩ ተነግሮ ተለዋጭ ቀጠሮ ተሰጥቷል። ኮሚቴዎቹ ላይ ለመመስከር የሚቀርቡት ምስክሮች የሚመሰክሩት በሐሰት እንደሆነና እንዴት በሐሰት መመስከር እንዳለባቸውም ስልጠና እየወሰዱ መሆኑን ምንጮች አስታውቀዋል። መንግስት በሙስሊሙ ጉዳይ ውይይት ለማድረግ ኢትዮጵያውያን አምባሳደሮችንና የቆንስላ ጽሕፈት ቤት ኃላፊዎችን ወደ ሀገር ቤት ጠራ። አንድ የፍትህ ምንጭ እንደጠቆሙት በሀገር ቤትና ከሀገር ውጭ ያሉ ኢትዮጵያውያን ሙስሊሞች እያካሄዱት ባለው ከፍተኛ ተቃውሞ ፋታ ያጣው መንግስት የሚችለውን የኃይል እርምጃ እየወሰደም ቢሆን ተቃውሞ ባለመቆምና ዓለም አቀፍ እውቅና እያገኘ መምጣቱ እንዳሳሰበው ታውቋል። መንግስት ከአምባሳደሮቹ ጋር በሚያደርገው ውይይት አምባሳደሮቹ ከመጡበት ሀገር በሙስሊሙ ዙሪያ ስለተደረጉት ተቃውሞዎች ሪፖርት እንዲያደርጉና የመንግስትን አቋም ወጥ በሆነ መልኩ ግልጽ ለማድረግ እንደታሰበ ታውቋል። በተጨማሪም አምባሳደሮቹ በተመደቡበት ሀገር የሙስሊሙን ጉዳይ አስመልክቶ ለሚነሱ ተቃውሞዎች ምን ምላሽ መስጠት እንዳለባቸው ፖለቲካዊ ጭብጥ ለማስያዝ እንደሆነም ታውቋል። በእስራኤል የኢትዮጵያ ኤምባሲ የአምባሳደሩ ተወካይ ለፍትህ ሬዲዮ ምንጭ እንደገለጹት የኢትዮጵያ ሙስሊም ጥያቄዎች ባለመመለሳቸው በተነሳው ተቃውሞ በኢትዮጵያ መንግስት ላይ ዓለም አቀፋዊ ጥላ ጥልቶበታል። መንግስት ለጥያቄዎቹ በቂ ምላሽ መስጠት ነበረበት። አሁንም ያለው አማራጭ ኮሚቴዎቹ ጋር አንድ የሆነ ድርድር አድርጎ ጉዳዩ ቢፈታ ይሻላል ሲሉ አቋማቸውን ግልጽ አድርገዋል። በሌሎች ሀገራት የተመደቡ የአምባሳደሮቹ ተወካዮች በበኩላቸው የሙስሊሙን ተቃውሞ በተመለከተ በውጭ ለሚገኙ ኢትዮጵያውያንና ማብራሪያ ለሚፈልጉ አካላት የመንግስትን አቋም ለመመለስ እንደተቸገሩ ገልጸው በተለይ በውጭ ያሉ ሙስሊሞች ለሚያነሱ ተቃውሞና ጥያቄ ኤምባሲዎቹ በቂ ምላሽ ለመስጠት በመቸገራቸው ብዙ ፖለቲካዊ ኪሳራ እንደደረሰባቸው ለፍትህ ሬዲዮ ምንጮች አስረድተዋል። አሁን በጉዳዩ ዙሪያ ለማወያየት መንግስት ጥሪ ስላደረጋላቸው እንደተደሰቱ ያልሸሸጉት አምባሳደሮቹ የሚያስቡት መንግስት ለሙስሊሙ ጥያቄዎች ምላሽ ሰጥቶ ይህ ሁሉ ነገር አብቅቶ ፊታችንን ወደ ልማት ማዞር ላይ ማተኮር አለብን ሲሉ ተናግረዋል። አምባሳደሮቹ ባለፈው ሳምንት ጀምሮ ወደ ሀገር ቤት እየገቡ እንደነበር ምንጮች ጠቁመዋል። አድማጮቻችን ለዛሬ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። አድማጮቻችን እየተከታተላችሁ ያላችሁት ፍትህ ሬዲዮን ነው። ሰኞ ለታሳ 8 ኮሚቴዎቻችንና ወንድሞቻችን ፍርድ ቤት ቀርበው ነበር። በዚህም የመንግስት ቅዠትና ከንቱ ጩኸት የተጋለጠበት ቀን ነው። ኢስላማዊ መንግስት ሊመሰርቱ ያለ ሲለፍፍ ቆይቶ አሁን ይህ ድራማ አላዋጣው ሲል አሸባሪ የሚለውን ድራማ አጠናክሮ ቀጥሏል። በዚህ ላይ ሙስጠፋ ሰዒድ ጽሑፍ አዘጋጅቶልናል፣ እንደሚከተለው ያቀርበዋል። የኢሃዴግ መንግስት ትልቅ ቴክኒካላዊ ሽንፈት የሙስሊሙ ህብረተሰብ በሶስቱ መሰረታዊ ጥያቄዎች መነሻ በማድረግ ጥያቄውን ለሀገሪቱ መንግስት ይጠይቃል። የኢትዮጵያ ሙስሊም ህብረተሰብ አያሌ ግፎችና መከራዎችን ከተለያዩ የቀደምት መንግስታቶች አስተናግዷል። ከምንም በላይ ሃይማኖቱን በጥልቀት አፍቃሪና ወዳጅ ከመሆኑም አንጻር ዲኑ ላይ ያለው ጥንካሬ የግፍ በትሩን በመቋቋም ወደፊት በመንቀሳቀስ ሃይማኖቱን እስከ ዛሬ ድረስ ሲያስከብረው ቆይቷል። ሆኖም በአሁኑ የኢህአዴግ መንግስት የተሻለ የሃይማኖት ነጻነት ያገኘንበት የተስፋ ብርሃን ያየን መስሎን ብዙ ተዘናጋን። ከጀርባም የሃይማኖቱን መሰረት ለመናጥና ለመናድ ህብረተሰቡን እርስ በርስ ለማገጨት የተለያዩ የፖለቲካ ሽረባዎች ተሸረቡበት፣ ተወጠኑም። እያንዳንዱ የፖለቲካ እንቅስቃሴዎች ግን ከጀርባ ስለነበሩ ነገሩን በህብረተሰቡ ላይ አስረሰው መግፋት ዳገት ሆኖባቸው ቆይተዋል። አሁን ሁሉም ነገር ፈረጠ፣ ይፋ ሆነ። የመንግስት የጀርባ አጀንዳዎችም ተለዩ። ግን ለምን በሙስሊሙ ማህበረሰብ ላይ? በጣም የሚገርመውና የሚደንቀው በባህሪው የኢስላም ዶክትሪን በጣም ታጋሽና ወደ አላህ ወይም ለአኼራ የሚያተኩር ህብረተሰብ ስለሆነ ተአማኒነቱ፣ ሰላማዊነቱ ከማንም የላቀ ነበር። ዳሩ ግን የኢህአዴግ መንግስት የፖለቲካ አጀንዳ የስልጣን ማቆያ ዘዴ strategic point አደረገው። የስልጣን ማቆያ ግብ ሆኖ ትኩረታቸውም ወደ ሙስሊሙ ሆነ። የኢህአዴግ መንግስት ለምን ሙስሊሙ ላይ ትኩረቱን አደረገ? የብዙ የፖለቲካ ምሁራንና ተንታኞች መላመታቸውን ያስቀምጣሉ። አንድ የኢህአዴግ መንግስት በሶማሊያ ውስጥ ለተባበሩት መንግስታት አሸባሪን በማጥፋት በሚል አጀንዳ ከአሜሪካ መንግስት ሶስት ቢሊዮን ዶላር በላይ ለብዙ ጊዜያት ሲያገኝ ቆይቶ ነበር። ሆኖም የኦባማ አስተዳደር በአሜሪካ የስልጣን ቦታውን ከያዘ በኋላ ግን የኢትዮጵያ በሶማሊያ መቆየት አላስፈላጊና የተሰጠው ዓላማ በተቃራኒ ጎጂ ሊሆን እንደሚችል የተለያዩ ምክንያቶችን በማስቀመጥ ኢትዮጵያን ከሶማሌ እንድትወጣ አደረጋት። ይህ ሲሆን ታዲያ ድጎማ የለመደው የኢህአዴግ መንግስት ሶስት ቢሊዮን ዶላር ሊቋረጥበት ሆነ። በዚህም የተነሳ ገዢው መንግስት የሀገር ውስጥ የሙስሊም አሸባሪዎችን በመፍጠር ድጎማው እንዲቀጥል ለማድረግ ሙከራውን በሙስሊሙ ላይ በማጋጨትና በመከፋፈል ኢትዮጵያ ውስጥም የአልቃይዳ ሴክት አለ ወይም ተገኘ በሚል ሰበብ ተግባራዊ ለማድረግ እንቅስቃሴውን ጀመረ። ሁለት የኢትዮጵያ ህዝብ በሃይማኖት በማጋጨት ክርስቲያን ወንድሞቻችንን ሙስሊሙ ኢስላማዊ መንግስት ለመመስረት ሸሪዓ መተዳደሪያ ለማድረግ አሲሯል በማለት አምሮዊ ረብሻን በህብረተሰቡ ላይ በመፍጠር ተፈራርተው ግጭት ፈጥረው በገላጋይ ወገን ጣልቃ በመግባት የአንዱን ወገን የደገፈ በመምሰልና ደጋፊ በማሰባሰብ የስልጣን ጊዜውን በኢፍትሐዊ በሆነ መልኩ እንዲጸና የማድረግ ስራውን ጀመረ። ከዚህ ከሁለቱ በተጨማሪ ሌላ ግምቶችና ትንተናዎች በርካታ ቢሆኑም በሁለቱ ላይ ባደረገው አካሄድ የኢህአዴግ መንግስት ቴክኒካሊ ተሸናፊ መሆኑን እንገልጻለን። የኢህአዴግ መንግስት ከሶማሌ ወጥቶ በሱም እግር የኬንያና የኡጋንዳ ሰራዊት ቦታውን ከተቆጣጠረ በኋላ በኢትዮጵያ ውስጥ አሸባሪ አለ በሚል መንፈስ እንቅስቃሴ ቢጀመርም የኢትዮጵያ ሙስሊም ህብረተሰብ ባደረገው የሰላማዊ ትግል ምክንያት ስትራቴጂው ሊንኮታኮትበት በቃ ብሎም ትችት ውስጥና ግምት ውስጥ እንዲገባም አስደረገው። ደጋፊ ናት ብሎ የሚመካባት የአሜሪካ መንግስትም በቀጥታ የትላልቅ ሚኒስቴር መስሪያ ቤቶቿ ተቃውሟቸውን ከአንድም ወደ ሶስት ጊዜ በመግለጽና ልኡካን ቡድንም በመላክ ይባስ የኢህአዴግ መንግስት ከጀርባ ምን እየሰራ መሆኑን እስኪጠራጠሩና ጥያቄ ምልክት ውስጥ እንዲከቱ ታደረጋቸው። ለኢትዮጵያ የክርስቲያን ወንድሞቻችን ላይ ሙስሊሙ የሸሪዓ መንግስት ሊመሰርት ነው በሚል ሰበብ በራሱ እጅ በተቆጣጠረው ሚዲያው በመጠቀም ህብረተሰቡ ላይ ስጋት ለመፍጠር መሞከር አሁንም እንደተያያዘው ቢቀጥልም ሆኖም አሁንም የሙስሊሙ ማህበረሰብ በጽናት በሀገሩ ላይ ምንም አይነት ችግር ሳይፈጠር ለአንድ አመት ሙሉ የሰላማዊ ትግል በማድረግ የክርስቲያኑ ህብረተሰብ ከጊዜ ወደ ጊዜ የሙስሊሙን ጥያቄ አጥኖ እንዲረዳው አስደርጎታል። ኢህአዴግ ከዘረጋው ወጥመድ ራሱን በማቅለል ወደ ሙስሊሙ ብዙ የክርስቲያን ወንድሞቻችንም ተቀላቀሉ። ጥያቄያቸው ሰላማዊ ነው። ጥያቄያቸው ህገ መንግስታዊ ነው። ጥያቄያቸው የራሳቸውና የውስጣቸው ጉዳይ ነው በሚል ስሜት ብሎም የኢህአዴግ መንግስት የውሸት ፕሮፓጋንዳ በጥልቀት እንዲረዱም አስደረጋቸው። ከዚህም በተጨማሪ ለሙስሊሙ ህብረተሰብ ድንቅ ድል የሆነው ጉዳይ የኢህአዴግ መንግስት technically ሽንፈቱን የተከናነበው በራሱ ፍርድ ቤት መሆኑ ነው። በራሱ ፍርድ ቤት በሆነው ለአንድ ዓመት ያህል የሙስሊሙ ኮሚቴዎች የሸሪዓ መንግስት ሊያቋቁሙ ነው፣ እስላማዊ መንግስት ሊያደራጁ ነው፣ ሸሪዓ በኢትዮጵያ ላይ ሊዘረጋ ነው እያለ ሲነዛ የነበረው ፕሮፓጋንዳ በፍርድ ቤት ውሳኔ ውድቅ ሆኖ መንኮታኮቱ የፖለቲካ ድርጅቱን የመረጃ ማጣራትና በመላምት እንደሚሰራ ሊያስተቸውና ሊያስገምተው ችሏል። ፍርድ ቤቱ የሙስሊሙ ተወካዮች ኮሚቴዎች አቃቢ ህጉ እስላማዊ መንግስት ሊመሰርቱ ነው ብሎ ያቀረበው ማስረጃ ደካማ መሆኑንና እነሱም በዚህ እንቅስቃሴ እንዳላደረጉ በማመን ውድቅ አድርጎታል። በዚህ አጋጣሚ እነዚህ ንጹሃን ኮሚቴዎቻችን ወንድሞቻችን የእስላማዊ መንግስት ልንመሰርት ነው ብላችሁ ተናገሩ በማለት አስገድደው ከ ከፍተኛ ኢሰብአዊ ድርጊቶችን ሁላ ሲፈጽሙባቸው የነበረው ለዚህ ውጤት መሆኑን ስናስበው ከፍተኛ ሀዘን ይሰማናል። ግን እውነት ሰዎች የሙስሊሙ ህብረተሰብ ህሊና ላይ ጥቁር ቀልሻ ጥሎ ማለፉ ግን አይቀሬ ሆኗል። ያኔ ከአንድ አመት በፊት በአሮሚያ ዩኒቨርሲቲ በተደረገው ስብሰባ ሙስሊሞች በግድ የአህባሽን አስተሳሰብ እንዲጠመቁ፣ መድረሳዎቻቸው፣ ተቋማቶቻቸው እንዲነጠቁ፣ አሊሞችና ዳኢዎች ቦታቸውን እንዲለቁ የመንግስት ደፋር ባለስልጣናትና የመጅልስ ቅጥረኞች ይህን ረቂቅ አረቀቁ። ትልቁን የአክራሪዎች መፈልፈያ አፍርሰናል አሉ አቶ አህመድዲን አብዱላሂ የመጅልሱ ጮሌ ፕሬዝዳንት። የእስላም ጥላትነታቸውን ተናገሩ። ይህን ተከትሎ የአወልያ ትምህርት ቤት ሀምሳ የአረብኛ መምህራን በቁራጭ ደብዳቤ ተባረሩ። ያኔ የአወልያ ጀግና ተማሪዎች ሰላማዊ ትግሉን በግቢያቸው ጀመሩ። እንዲህም ሲሉ ቀጠሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እነሆ የሙስሊሙ ህብረተሰብ ሰላማዊ ትግል ቀጥሎ ተቀጣጥሎ ዛሬ ላይ ደርሰዋል። በእነዚህም ጊዜያት ሙስሊሙ ህብረተሰብ ለሰላም ወዳድነቱ ሲል ሲገፋም ሲከፋም ችሎ በትዕግስት በሰላም እየታገለ ነው። ለዚህ ሰላማዊነቱ መንግስቱ ተገቢ ምላሽ ከመስጠት ይልቅ አሁንም ግፉን ቀጥሎበታል። እናም አንድ ዓመት ደፈነ። ትግሉ ነው እንጂ አንደኛ ዓመቱን የደፈነው አሁንም ጥያቄውም አልተዳፈነም። በዚህ አንድ ዓመት ያለመሰልቸት የታገለው ህዝብ ዛሬም ቃሉን አድሰዋል፣ መብቱ ሲከበር ምላሽ እስኪያገኝ ድረስ። እኛም ቃላችንን ለማደስ ትግላችንን ዳግም አጋግለንና አቀጣጥለን ሰላምንና ሰላምን ብቻ መሰረት አድርገን እንድንጓዝ ከአወሊያ ምርጥ ውሎዎች መካከል ለዚህ ጊዜ የሚጠቅመንን መራርጠን አዘጋጀንላችሁ። ጆሮን እውነት እንናገር። መጅሊስ አወሊያን ለመውሰድ ሲጣጠር የአባል ስልጠናን ለመስጠት ሞክር የነብዩ ሱና በሀበሻ መሬት የነብዩ ሱና መሬት በአሕባሽ ነበር። ምን ነበር ቢላል ምን ነበር ቢላል ሐበሻ መሬት ላይ አወል ያ ቢኖር ሐበሻ መሬት ላይ አወል ያ በዚያ የጭካኔ በዚያ የግፍ በበረሃው ድንጋይ የኋሊት ተንጋሎ አሃድ አሃድ ያልን ያን የረሱል ወዳጅ ያን የጥቁር ጀግና አንርሳውም መቼም ይወሳል ሁልጊዜ ይዘከራል ገና ቢላል ረዲየላሁ ተዓላ አን ቁረይሾች እምነትህን ልቀቅ ብለው እንስሳ እንኳን ማይችለውን ድንጋ ሲጭኑት አንዲት ቃል ነበር ያወጣው ምን አለ አሐዱን አሐድ ታዲያኛ ሙስሊሞች እማንችለው የበደል ድንጋይ አላረፈብንም፣ የጭቆና ድንጋይ አልተጫነንም። ታዲያ አሐዱን አሐድ በሏ። አሐዱን አሐድ አሐዱን አሐድ ሐቂቃ በመደብደብ በማስፈራራት በማንሰር የሚመጣ ውጤት አለ ብለው አምነው ከሆነ ተሳስተዋል። ታሪክ አስተምሮናል። ታሪክ አለን እኛ መብዳ አለን ዓለም ላይ የጭቆና የበደል ምሳሌ ሆነው በእምነት ነፃነት ተወግረው አደባባይ ላይ ተጥለው ጠራራ ፀሐይ ላይ ተረግጠው እነ ቢላል እብኑ ረባህ አልሐበሺ ያ መከራ ሲደርስበት በልብ ውስጥ ቁል ወላሁ አሀድ የገባ ሰው ግን ለማንም እጁን አይሰጥም። እዛ ብሎ እንደ ኩፍር አስተሳሰብ አርክሶታል። አላህ ስብሓን ወተዓላ ደግሞ እስልምና ውድ አድርጎታል ቢላል በጥቁርነቱ መሬት ላይ ጥለውታል። ለክብሩ ሲባል አላህ ጥቁር ካባ ላይ ወጥቶ አዛን እንዲያደርግ የመጀመሪያው መሆን እጅማ መሬት ላይ ረጨውታል፣ ጀነት ላይ ኮቴው ተሰምቷል። ይሄ ነው እጅማ መብዛ አቂዳ ተውሂድ የሚባለው ነገር በተለያየ ውጫዊ በሚደርሱ ችግሮችና እንቅፋቶች ወይም የተለያዩ መረገጥና የተለያዩ ጫናዎች ሰዎችን ካሉበት አቋም አያስለውጥም። ሙስሊም መሆን በራሱ ወንጀል በሆነበት ዘመን እስልምናን ለመጠበቅ ዲኑ የመጣውን ጥቃት ለመከላከል በርካቶች ብዙ ሆነዋል። ምናልባትም ዛሬም ይሁን በአሁኑ ጊዜ ከመብታችን ጋር ተያይዞ እየተከሰቱ ያሉ እየተከሰቱ ያሉ የህገ መንግስት ጥሰቶች፣ የሰብአዊ መብት ጥሰቶች ሃይማኖታዊ ነጻነት ላይ የግለሰቦች የፓርቲም ይሁን የመንግስት ጫና በምናይበት ጊዜ አባቶቻችን ከከፈሉት መስዋዕትነት ጋር ወላሂ የሚነጻጸር አይደለም። ዛሬ ምናልባት በጣት የሚቆጠሩ ሰዎች ህይወታቸውን አጥተው ሊሆን ይችላል። ነገር ግን አፄ ዮሐንስ ብቻ ሀያ ሺህ ሙስሊሞችን በአንድ ቦታ ዲነል እስላምን አንተውም ብለው መስዋዕት እስከ መሆን የደረሱበት ዲን ነው። አላህ ዲኑን ይረዳዋል። አትርሱ። አለይሰ አላሁ ቢካፊን ዐብደህ አላህ ባሪያውን አይበቃውም እንዴ? በላ ከሁሉ ከሁሉ ግን መንግስት የሚሰራው ኮሚቴዎቻችንን አሸባሪ እያለ የሚጠራው ሐሰተኛ ውንጀላ መሆኑን የሚያሳይ መረጃ ማቅረብ ፈለግ። በአንድ ወቅት የህዝበ ሙስሊም መፍትሄ አፈላላጊዎችን ተቀብሎ ሲያነጋግራቸው ነበር። ትላንት እናንተን አሸባሪ አለ አሸባሪ ነው ብሎ የተናገረው መንግስት ዛሬ ኮሚቴዎቻችንን ወነጀለ። አሸባሪዎች ናችሁ፣ በሽብር ተግባር በቀጥታ ስትሳተፉ ነበር ብሎ ክስ መሰረተ። እስኪ በአንድ ወቅት ኮሚቴዎቻችን ጋር ተወያይቶ የሰጠው ምላሽ አብረን ከምርጥ ኮሚቴዎቻችን አንደበት እንስማ። እንግዲህ መንግስት ጋር በነበረን ቀጠሮ ቀርበን ጥያቄያችንን አቅርበን በቀጠሯችን ተገኝተን የተሰጠንን ምላሽ ዛሬ እናቀርባለን። የሚመጣው ምላሽ ሁሉ ወይም ደግሞ የምናገኘውን ነገር ሁሉ አሁንም እስከ መጨረሻው ሰዓት ድረስ ሰላማዊ ትግላችንን ውጤት እስክናገኝ እንደምንቀጥል በማመን ያለውን ነገር በጸጋ ልንቀበል ቃል እንገባለን ኢንሻአላህ በተቀጠረው የካቲት አምስት ስምንት ሰዓት ተኩል አጠቃላይ በድንገተኛ ችግር ምክንያት ከቀሩ ሁለት ኮሚቴዎች በስተቀር አስራ አምስታችንም ተገኝተናል በዚህ መሰረት ውይይቱ ተጀመረ እንግዲህ ውይይታችን ያቀረብነው ደብዳቤ አለ ወይም ደግሞ ያቀረብነው ጥያቄ የእኛን ጥያቄ ያቀረብናቸውን ጥያቄ ትንታኔ የሚገልጽ ሰባት ገጽ ደብዳቤ ከመግባቱ ጋር ሂደቱን ገለጽን አሁን የምናደርገው ነገር ምንድን ነው አሉን እነሱ ዛሬ እዚህ ሙሉ ያለውን ነገር አቅርበን ምላሽ መስጠት የምንችልበት ቃል የገባነው ነገር እንዳለ እናውቃለን ከዚህ አንጻር ለእናንተ አንድ ነገር እነግራችኋለን አሉ ያ ምንድነው ጉዳያችሁ መፍትሄ ያገኛል ብለዋል ጥያቄዎቻችሁ ሁሉ ግልጽ ነው የጠየቃችሁት ጥያቄ ሁሉ ተረድተናል ገብቶናል እንዴት ቃል ተነግሮናል አላሁ እኛም የምንፈልገው ጥያቄያችን ሳይዛባ ፍላጎታችን በተለያየ አቅጣጫ ሳይለወጥ ጥያቄው ሰላማዊ የቀረበው የመብት ጥያቄ መሆኑ እንዲታወቅ ነበርና ያን በትክክል ተረድተናል ብሏል የሃይማኖት ነጻነት የመደራጀት ነጻነት ራስን በራስ የመምራት ነጻነታችን ይከበርልን ብለን ነው እንቅስቃሴ ህዝቡ የጀመረው ማንም መርቶት ማንም ተንቀሳቀስ ብሎት አይደለም ከመንግስት አካላትም ይህ እጅግ በጣም ከሀያ ጊዜ በላይ የተሰመረበት ጥያቄው ህጋዊ ጥያቄ አግባብ ያለው ጥያቄ ሰላማዊ ጥያቄ ስለሆነ መንግስት ከዚህ ጥያቄ ጎን ይቆማል ብሎ አረጋግጦልናል ወንድሞቼ የረሷትን ሁለት ነገር ልጨምር ሚኒስትሮቹ ጋር ስንቀመጥ ያሉንን አንደኛ መጅሊስ በየአካባቢው አሸባሪ ናቸው እያለ የሚለጥፈው ወረቀት ስተት መሆኑን አውቀን አውርዶ እንዲቀድ አዘናል ብለዋል። ሲዳመር ሁለተኛ ከዚሁም ጋር ተያይዞ እናንተን አሸባሪ ብሎ መወንጀል የምትወያዩትን የመንግስትን አካል መወንጀል ነውና ትልቅ ወንጀል ነው ብሎናል። ታዲያስ ያን ጊዜ ቢሮ ጠርቶ ሲያነጋግራቸው የነበረውን ውድ ኮሚቴዎቻችንን መወንጀል ምን ይባላል? እናንተ አሸባሪ ናችሁ ብለዋል። እኛም እንላለን አሸባሪው ራሱ መንግስት ነው። ምክንያቱም በሽብርተኝነት የህግ አንቀጽ መሰረት ከአሸባሪዎች ጋር አብሮ ሻይ የጠጣ የተነጋገረ በገንዘብ የደገፈ ራሱ አሸባሪ ተብሎ ይመደባል ይላል። ስለዚህ በአንድ ወቅት እነ ዶክተር ሽፈራው ሌሎችም ባለስልጣናት ከውድ ኮሚቴዎቻችን ጋር ተነጋግረዋል፣ ተደራድረዋል። ስለዚህ እነሱም አሸባሪዎች ናቸውና ኮሚቴዎቻችን አሸባሪ ከተባሉ እነሱም ለፍርድ ይቅረቡ እንላለን። እየታዩ ክፍተቶች ከኛ ፍርሃት ስንኮራ ሲያዩ ምናልባት በስራቸው ሊያሳርፉ ይሞክራሉ። ነገር ግን ሐቂቃ ስለምን የማንን መብት ጥሰን ማን ነው ሊያሸማቅቅ የሚገባው መሸማቀቅ ያለባቸው እነሱ ግን አይደለም ህግን ጥሰው በእምነት ጣልቃ ገብተው ስለ እምነታችን ሊነግሩን የመጡ ደህንነቶች ካሉ ስራችሁ እዚህ አይደለም ቦታችሁ ላይ ሂዱ ብለን ልነግራቸው ይገባል አላህ መሸማቀቅ ያለባቸው መሸማቀቅ ያለባቸው እነሱ ግን አይደለም የቀና ነገር ከመጣ ወዴት ነው እነሱ ወደ እስር ቤት ታሪካችን ደግሞ ይናስተምሮናል ሸይኽ አልእስላም ኢማም አሕመድ ብን ተይሚያ ምን ነበር ያለው እስር ቤት ነው ብዙ ሀያታቸውን ያሳለፉት ብዙ ጊዜያቸውን የጨረሱት ህይወታቸውም ያለፈው እስር ቤት ላይ ነው እንደሚታወቅ እስር ቤት ላይ ሆነው አንዴ ተማሪያቸው ደረሳቸው ኢማም መልቀይ መደውዝ ሊጠይቋቸው መጥተው ያንን ታላቅ አሊ ለኡማ የሚጠቅሙ ብርሃን በስር ሲንገላቱ ሲያዋቸው አዝነው አለቀሱ ሲያለቅሱ አስታርቅሰዋቸው ለአብነው ቀይም አታቀሰባቸው እኔ እስረኛ አይደለም እስረኛ ማለት ልቡ ከአላህ የታሰረበት ሰው ነው እስረኛ ማለት ሻዋው ስሜቱ ያሰረው ሰውና እኔ እስረኛ አይደለሁም አሉ ለምን አስጅኒ ሁሎሱ ነው እስር ቤት ለኔ አላህ ጋር የምገናኝበት ከልዋይ ነው አሉ ወነፍሲ ካገር ያባሩኝ አላህ ጋር የምገናኝበት የአላህ ባሮች ጋር የምተዋውቅበት ትርጉብኝት ነው አሉ። ወቀትሊ ሸሃደቱን ቢገሉኝ ሸሂድ ነኝ። ማዛ የፍአሉ ቢልአዕዳኢ አው ልኹሱሚ የአላህ ባሮች የአላህ ጠላቶችና የእስልምና ጠላቶች ከዚህ በላይ ምን ማድረግ ይችላሉ? አላሁ አክበር እኛ ይሄ ይሄ አያስጨንቀን ይሄ አያሳስበን ይሄ ያስፈራል ሀቅን ለተለያየ ነገሮች ፍራቻ ብለን አንተዋቸው ስለዚህ እነሱ የሚፈልጉት ከሆነ ለነሱ የሚጠቅም ለኛ የማይጎዳ መጅልስ እንኳን ይጠሩልናል ይሄን እድል ልናገኝ ይገባል የሚጠቅም መጅልስ ይመጣል ብሎ ማሰብ ከባድ ሊሆን ይችላል ለምን የሚመጡት ሰዎች ምን እንደሆኑ ምን እንደታሰበልን እያየነው ስለሆነ ያለ ነው ከዚህ በኋላ ማንም ይምጣምንም ማንም ይምጣምንም ሙስሊሙ ማህበረሰብ ስለ መብታው ቦታ ቢሆን ዝም የሚልበት አንደበት አይኖረው እስከ መጨረሻው ላህባ ድረስ የተሰጠው ህገ መንግስታዊ መብቱ ሳይሸራረፍ ማግኘት ያለበትን ነገር አግኝቶ መድረስ ያለበት ቦታ ላይ ይደርሳል። ይህ ጥያቄያችን እስከ መጨረሻው ድረስ ምላሽ ሊያገኝ ይገባል። ጥያቄያችን በአግባቡ እስኪመለስ ሰላማዊ ትግላችን ይቀጥላል ይቀጥላል። በጽናት በሰብር በስክነት አብረን ትግላችንን እንቀጥላለን። አላሁ አክበር መብታችንን ለማስከበር በሰላማዊ መንገድ መታገል ከጀመርን አንድ አመት ሊሞላን ቀናቶች ብቻ ናቸው የቀሩን። አንደኛ አመታችንን አስመልክቶ ልዩ ሀገር አቀፍ ተቃውሞ እንደሚደረግ ድምጻችን ይሰማ ይፋ አድርጓል። ይህንን ተቃውሞም የተሳካና የደመቀ ለማድረግ ሁላችንም በያለንበት ዝግጅት ማድረግና ቤተሰቦቻችንን ማንቃት ይጠበቅብናል። ኢንሻአላህ የተሳካ ተቃውሞ እናደርጋለን። አድማጮቻችን ለዛሬ ያዘጋጀንላችሁ ፕሮግራሞች እስካሁኖቹ ነበሩ። ትግሉን በተመለከተ የምትሰሙትን ማንኛውንም መረጃ በኢሜይላችን ኤፍቲኤች 911gmailcom አት እንድትልኩልን እንጠይቃለን። ፍትህ ሬዲዮን በብሉቶዝ ለወዳጅ ዘመዶ በማስተላለፍ ኢስላማዊ ግዴታውን ይወጡ እያልን ለዛሬ እዚህ ላይ እንሰናበታችኋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። الله أكبر الله أكبر الله أكبر الله الله